الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ኪታቡ አዘካት ዛሬ የምንጀምረው አዲስ ርዕስ ነው። ኪታቡ ዘካቲ ኪታቡ አዘካ ዘካ ማለት አዘካኡ ሁወነማኡ ዘካ ማለት ጭማሬ ማለት ነው። ዘካ ማለት ማደግ መጨመር፣ አተንሚየቱ ወዝያዳ አነማኡ ወዝያደቱ ማደግና መጨመር ማለት ነው። ዘካ ሉገተን የዲክሽነሪ ቃሉን ካየ ነው ደረቅ ትርጉሙን ማለት ነው። ሸርዓን ከሆነ ደግሞ ሸይኡን ዋጅቡን አለ አምዋል በገንዘብ ላይ የሚወድ የሚወጣ ነገር ማለት ነው። አስራት ይሉታል፣ ምን ይሉታል፣ የተለያየ ትርጉም ይሰጠዋል። ያ ነው ዘካ ማለት። ዘካ አላሁ ስብሓነሁ ወተዓላ በቁርአን ውስጥ ሰማንያ ሁለት ቦታዎች ላይ ከሶላት ጋር እያቀናበ አንድ ላይ አቀናጅቶ ነው ያመጣቸው። ወአቂሙ ሶላተ ወአቱ ዘካት እያለ ወደ ሰማንያ ሁለት ቦታ ላይ በቁርአን ውስጥ ተነግሯል። ዘካ ማለት ነው። ዘካ ዋጅብ የሆነው በሰማንያ ሁለት በሁለተኛው ዓመተ ሂጅራ በሁለተኛው ዓመተ ሂጅራ ነው። ቢሰነት ሳኒያ ስለ ሂጅራ በሂጅራ በሁለተኛው ዓመት ነው ዋጅብነቱ ነብዩ አለይሂ ሰላቱ ወሰላም የተናገሩት ሉገተን ኢነማ ኡዚዳ አዚያዳ ወተጢር ወኢነማ ስሚየት ዘካቱ ዘካተን ለአና ተጠሂሩ ልማል ዘካ ለምን ዘካ ተባለ? ዘካ ማለት ለምን ዘካ ተባለ ከተባለ ተጠሂሩ ልማል ገንዘብን ማጠቢያ ማለት ነው። ቃሽ ገንዘብም ይሁን እንሰሶችም ይሁኑ ከመሬት የሚወጣ አዝርዕትም ይሁን ማርም ይሁን አስማንም ይሁን ሲጃራም ይሁን ማንኛውም ነገር ማጠብ ነው። ዘካ ካወጣ ገንዘቡን ማጠብ ማለት ነው። ወተጠሂሩ ሳሒብ አልማል ሚን ዝኑብ ባለ ገንዘቡን ደግሞ ታጥበዋለች ከወንጀል ይህን ትይዛለች። ወተዚዱ ማለል ሙዘኪ ማኡ ማለል ሙዘካ ዘካ የወጣለትን ገንዘብ ደግሞ ትጨምራለች፣ ይጨምራል። ነማ ሲያዳ የተባለውም ለዚህ ነው። ዘካ የወጣለት ገንዘብ አደጋ አይደርስበትም። ዘካ የወጣለት ገንዘብ በሌላ በአጋጣሚ ዚያዳ ያመጣል። ንግዱም ይጦፍለታል ሰውየው ጭማሪ ያመጣልና ነው ዘካ የተባለው ይጨምራል ማለት ነው። قال المحققون إن أنها فرضت في السنة الثانية من الهجرة بهجرة በሁለተኛው ዓመት ነው ዋጅብ የተደረገችው ነብዩ የተናገሩት ቀብለ ፈርድ ረመዳን ረመዳን ፈርድ ከመደረጉ በፊት ነው ዘካ የተደነገገው وقال المحققون انها فرضت بمكه ነብዩ መካ እያሉ ነው ዋጅብ የተደረገው አለ ወፉሲለት አህካሙሃ ቢልመዲና ዘካ ይወጅባል የሚለው አህካም የመጣው መካ ላይ እያሉ ነው ነብዩ ግን በብር ይህን ያህል በእንስሳ ይህን ያህል በዚህ ይህን ያህል እየተባለ ዝርዝሩ የተነገረው ግን መዲና ከሄዱ በኋላ ነው ሙሐቂቆች እንደዛ ነው ያሉት በሁለተኛው ዓመተ ሂጅራ ማለት ነው ስለዚህ ሶላት ጋር ተለያይታ አልመጣችም ሶላት ከመጣ ጀምሮ አብሮ ዘካ ተነግሯል በቁርአኑ ወአቂሙ ሰላተ ወአቱ ዘካተ አንድ ላይ ስለሆነ ተያያዘው ሶላት ሲወጅብ ዘካ ለብቻው አልመጣም አንድ ላይ ነው የመጡት ወላኪን አንድ ላይ ከወጀቡ በኋላ የዘካ ልዩ ዝርዝሯ የመጣው የት ነው መዲና ከተሄደ በኋላ ነው ሲሰነ ሲሳኔ ምን ሂጅራ ማለት ነው ለማንኛውም አን ኢብኑ አባስ ረዲየላሁ ተዓላ አንሁማ አን ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም በዓተ ሙዓዘን ሙዓዝን ላኩት ነብዩ ዐለይሂ ሰላቱ ወሰላም ሙዓዝን ላኩት ወደ የት ለየመን ወደ የመን ላኩት ፈዘከረ الحديث ሐዲሱን ፈዘከረ الحديث ሐዲሱን ዝርዝሩን ዘርዝሩታል ይቀጥላል እያለ ነው ሐዲሱ ከመጀመሪያ ጀምሮ ብታዩት ኢነከ ተእቲ ኢነከ ተእቲ ኢላ ቀውሚን አህለ ኪታብ ነው አይደል ያሉት? አህለል ኪታብ ወደ ሆኑ ሰዎች ነው የምትሄደው። ፈሊየኩን አወለ ማ ተድዑሁም ኢለይህ ሸሃደቱ አላ ኢላሃ ኢለላህ የመጀመሪያ ጥሪ አለል ኪታቦች ዘንድ ነው የምትሄደው። መጽሐፍ ተሰጣቸው የሃይማኖትን ምንጭ የሚያውቁ ብዙ እውቀት ያላቸው ሰዎች ጋር ነው የምትሄደው። ስለዚህ ጥንቃቄ ይኖርህ፣ በእውቀት የተካንከ መሆን አለበት እያሉት ነው። ፈሊኩን አወለ ማ ተድዑም ኢለይህ እዛ ከሄድክ በኋላ የመጀመሪያ ጥሪህ ለይሰ ሶብር ወለይሰ ልመሐባ ወለይሰ ዚዋር ወለይሰ ቲጃራ እነማ ተንሰሑሁም ፈሊኩን አወለ ማ ተድዑም ኢለይህ ሸሃደቱ አን ላ ኢላሃ ኢለላህ አቂዳ ተውሂድሁን የመጀመሪያ ጥሪህ አሉት። ነብዩ አለይሂ ሰላቱ ወሰላም ፈኢንሁም አጣዑከ ሊዛሊክ እሺ ብለው ተውሂዱን ከተቀበሉ በኋላ ፈአኽቢርሁም ፈአዕሊምሁም አነላህ እፍተረደ ዐለይህም ኸምሰ ሰለዋትን ፊ የውሚን ወለይላ በሌሊቱም በቀኑም ደግሞ አምስት ወቅት ሶላት አላህ እንደደነገገባቸው አስተምራቸው። ፈኢንሁም አጣዑከ ሊዛሊክ ይህንን እሺ ብለው ከተቀበሉ ፈአዕሊምሁም አስተምራቸው አነላህ እፍተረደ ዐለይህም አላህ በእነሱ ላይ መደንገጉን ምን አዘካ ሰደቀተን ሰደቃ በእነሱ ላይ ደንግጓል። ቱእኸዙ ምን አግንያኢህም ከሀብታሞቻቸው ይወሰድና ፈቱረዱ አላ ፉቀራኢህም ወደ ድሆቻቸው ትሰጣለች። ይችን ሶደቃም አስተምራቸው አሉ። ከዚህ ይቀጥላል ይቀጥላል ሐዲስ ይቀጥላል። ተከተሉ። ስለ ተውሂድ ይሁን መጀመሪያ ጥሪ ያሉትና ፈዘከረ አልሐዲስ ማለት እዚህ መካከል ተቆርጦ ወደቀ ነገር አለ። ፈሌኩን አወለ ማ ተድዑሁም ኢለይ ምን የመጀመሪያ ጥሪ ሻሃደቱ አላ ኢላሃ ኢላላ አው ኢላ አዩወሂዱላህ የሚል ሪዋያ አለ። አላህን አንድ አድርገው ብቸኛ ነጥለው እርሱን ብቻ እንዳመልኩ ወደ ተውሂድ ጥራቸው። ይህንን እሺ ካሉ ወደ ምን ጥራቸው? አምስት ወቅት ሶላት አላህ እንደደነገገባቸው ንገራቸው። ፈኢንሁም አጣዑከ ሊዛሊክ ትሉና አሁን ቀጥሉ። ይህንን እሺ ካሉ ደግሞ ፈአዕሊምሁም ንገራቸው አነላህ ኪታቡ ላይ ነው። ኪታቡን ተከታተሉ። አነላህ አላህ ቀድ ፈረደ አለይህም በእነሱ ላይ መደንገቡን ንገራቸው። ሰደቀተን ዘካ ፊአምዋሊህም በንብረታቸው ላይ ሰደቃን እንደደነገገ ንገራቸው። ትኡኸዙ ምን አግኒያኢህም ከሀብታሞቻቸው ተይዞ ፈቱረዱ አላ ፉቀራኢህም ወደ ድሆቻቸው የሚመለስ የሚሰጥ ይሆናል። ይህን እሺ ካሉ አሁንም ይቀጥላል የመጨረሻው ማለት ነው። መጨረሻ ላይ ደግሞ ይሄ ይቀጥላል። ፈኢንሁም አጣዑከ ሊዛሊክ ይህን እሺ ብለው ከተቀበሉ ዘካንም እሺ ካሉ ወኢያከ ወከራኢመ አምዋልህም አደራህን ምርጥ ምርጥ ንብረታቸውን እንዳትወስድባቸው አደራ ፈተቁ ዳዕወተል መዝሉም ፈተቁ ዳዕወተል መዝሉም ፈተቂ ዳዕወተል መዝሉም የተበዳይን እርግማን ተጠንቀቅ ፈኢነሁ ለይሰ በይነሃ ወበይነ አላህ ሒጃብ በዚች ልመናና በአላህ መካከል ምንም መጋረጃ የለም ሰማይ ሰንጥቃ ትሄዳለች ማለት ነው አንድ መዝሉም ካለቀሰ እንባው ቢዘገይም አንድ ቀን አላህ ይጠርቀዋል። ያ ማለት እርግማኑ ይደርሳል ማለት ነው። አላህ ይጠብቀን እና አደገኛ ነው። ሐዲሱ ሙተፈቅ አለይህ ነው። ወለፍዙ ሊልቡኻሪ አገላለጹ የቡኻሪ ነው። ለፍዙ ቃላቶቹ የቡኻሪ ናቸው። ሐዲሱ ይሄንን ይመስላል። ሐዲሱ ይሄንን ይመስላል። እና በአስረኛው ዓመተ ሂጅራ ነው ይህ እንትን ነብዩ አለይሂ ሰላቱ ወሰላም ሙአዝን ወደ የመን የላኩት በስንተኛው ዓመተ ሂጅራ ነው? በአስረኛው ዓመተ ሂጅራ ነው። ዘካን በተመለከተ ኪታቡ አቢበክር ስዲቅ አለ። ለአቡበክር ስዲቅ ተጽፎ የተሰጣቸው የዘካ አሰጣጥ አለ። ለአምር እብኑ ሐዝም የተሰጠ አለ። የሙዓዝም አለ። የዑመር ራሱ አለ። ለዑመርም ለአሊ ዑመር ለዑመርም የጻፉለት አለ። ከነዚህ ሁሉ ወደ ሙተዋቲርነት ደረጃ ይደርሳል ያሉት አንደኛ ይህም እዚህ ይካተታል። ይህኛውም ይካተታል። የምንቀራው የአነስ ሐዲስ ደግሞ በጣም more ያጎላልናል ሁሉንም። ስለዚህ ዑለማዎች تؤخذ من أغنيائهم ከሀብታሞቻቸው ተለቅሞ ይሄ ዘካ فترد على فقرائهم ወደ ድሆቻቸው የሚሰጥ የሚለው ላይ ዑለማዎች የተለያየ አመለካከት አላቸው። ዘካን ከሀገር ወደ ሀገር ማንቀሳቀስ ይቻላል። ዘካን ከአንድ ሀገር የሳዑዲ አረቢያ ዘካ ኢትዮጵያ መሰጠት ይቻላል። የኢትዮጵያ ወደ ኬንያ ወደ ሶማሌ መሄድ ይችላሉ። ይዘካው ነው እዚሁ ኢትዮጵያ ውስጥ ያለው ሀብታሞች ከነሱ ተይዞ እዚሁ ኢትዮጵያ ውስጥ ላሉ ድሆች ነው የሚሰጠው። በዑለማዎች መካከል የተለያየ አመለካከት አለ። የተለያየ አመለካከት አለ። እነ አሻፊዒ ወ ማሊክ ሶላት የሚታጠርበት ሶላት ማሳጠር የሚቻልበት 48 ማይል ወይንም ደግሞ የሆነ ያለው ነገር አለ አይደል? ሶላት ማሳጠር የሚቻልበት ከዛ በላይ መውሰድ ርቀት መውሰድ አይቻልም ብለዋል። ስለዚህ ከአርባ ምንጭ ሀብታሞች የድረስ መሄድ አይችልም ማለት ነው። ወላይታ ሶዶ ድረስ መሄድ አይችልም ማለት ነው። ወላይታ ሶዶ እዚሁ ለአርባ ምንጭ ድሆች ነው የሚሰጠው ማለት ነው። በእነዚህ አይማዎች አቡ ሐኒፋ ደግሞ አይ ከራህነት አለው እንጂ ይቻላል ብለዋል። ግን አይመከርም አይመከርም እንጂ የትም መንቀሳቀስ ይቻላል ነው። እብኑ ተይሚያ ረህመቱላሂ ዐለይሂ ደግሞ ኢማሙ አህመድን ችግር የለም ሀጃ ካለ የሚያስፈልግ ከሆነ መንቀሳቀስ ይችላል አሉ። ይህንን ስናይ እዚህ ኢትዮጵያ ውስጥ ያሉ ድሆች ከጎረቤት የሚያገኙ ከሆነ ሶማሊያ ላይ ደግሞ ድርቅ መጥቶት ከሆነ ስለዚህ መንቀሳቀስ ይችላል ማለት ነው። ይህን እብኑ ተይሚያም ለእብኑ ቀይምም ተቀብለውታል። ናም ከሀጃ በኩል ከመዝገን ነው መሄድ ይችላል። ምክንያቱም ፈቱኸዱ ሚን አግኒያኢሂም ከሀብታሞቻቸው ተይዞ ፈቱረዱ አላ ፉቀራኢሂም ለድሆቻቸው ማለት ይሄ ዶሚር ለሀገርም ይመለሳል ለኢስላምም ይመለሳል። ፈቱኸዱ ሚን አግኒያኢሂም ማለት ሚን አግኒያኢል ሙስሊሚን ከሙስሊም ሀብታሞች ተይዞ ፈቱረዱ አላ ፉቀራኢሂም በሙስሊም ድሆች የሚሰጥ ከተባለ ሀገርን ሁሉ ያዳርሳል ማለት ነው። ማንቀሳቀስ ይቻላል። ተግባባን አይደል? ዶሚሩ ተውላጠ ስሙን ያዙ። ፈቱእኸዙ ሚን አግኒያኢሂም ከሀብታሞቻቸው ከነማን ሀብታሞች ከሙስሊም ሀብታሞች ተይዞ ፈቱረዱ የምትመለስ አላ ፉቀራኢሂም በሙስሊም ድሆች ላይ የምትመለስ ከተባለ የትኛውም ሀገር ላይ ያለ ሙስሊም ድሃ ወንድማችን ነው። ከሀብታሞቹ ለድሆች ይሰጣል። ከሀገር ወደ ሀገር መንቀሳቀስ ይችላል ማለት ነው። አይቻልም ያሉት ሰዎች ደግሞ ተؤخذ من اغنيائهم من اغنياء تلك القريه እዛች ሀገር ላይ ሀብታሞቹ ከሚኖሩበት ሀብታሞች ተይዞ ፈቱረዱ አላ ፉቀራኢም አላ ፉቀራኢ تلك القريه ብለው ተርጉመዋል። ላኪን የዑለማዎች ተፍሲር ደግሞ በጣም ይመቻል። በተለይ እነ ኢማም አህመድ እና ኢብኑ ሲና እና ኢብኑ ተይሚያ የሰጡት ተፍሲር ማሻአላህ በሐጃ ከሆነ ማንቀሳቀስ ይቻላል። እነ አቡ ሐኒፋ ደግሞ አይመከርም እንጂ ይቻላል። እነ ማሊክ እና እነ ኢማሙ ሻፊዒ ደግሞ ምንድን አሉ እ ሶላት ከሚታጠርበት ርቀት በላይ ከሆነ አይቻልም ነው ያሉት። እዚሁ ሀገር ውስጥ ራሱ ሲደውለት ይሄን ይመስላል ሐዲስ ዋና ነስ ረዲየላሁ ተዓላ ነ ሙኻለፋ ስለሌለበት ቀጥታ ተከታተሉ። ሰላት የለም ምን የለም ምን የለም ቅራአት ብቻ ነው የምንቀራው። ትርጉም ብቻ ነው የምትሉት። ዋና ነስ ረዲየላሁ ተዓላ ነስ አና አባበክር ሲዲቅ ረዲየላሁ ተዓላ ነስ ለዕልም ነው የምንቀራው ማለት ብዙ አሁን ግመል ጠባቂ ምን እንደዚህ ፍየል የሚያረባ ስለሌለ ብዛት ለዕልም ቅሩ ብሎ ስለቀራችሁ ብሎ ስለሆነ የምንቀራው ለዕልም ቅሩ ይሄንን አሁን የምንቀራው አናነስ ረዲየላሁ ተዓላ አነ አባበክር ሲዲቅ አቡበክር ሲዲቅ ረዲየላሁ ተዓላ ከተበለው አቡበክር ስድቅ ጻፉለት። አቡበክር ስድቅ ለአነስ ነው የጻፉት። ለአነስ እንዲህ ደብዳቤ ጻፉለት። ሀዚህ ይላል ደብዳቤ ይህቺ ደብዳቤዋ ፈሪዶቱ ሰደቃ ሰደቃ ላይ ወይንም ፈሪዶቱ ሰደቃ ስለ ሰደቃ ስለ ዘካ የተመለከተ ነው። ዘካ ዘካ ይባላል፣ ሰደቃም ይባላል። ሶደቃ ማለት ዘካ ነው። ዘካ ማለት ሶደቃ ነው። ሶደቃ ሶደቃ ተልፊት አው ሶደቃ ተተቀውዕ ከሆነ ሌላ ሶደቃ መስጠት ይሆናል። ሶደቃ ከተባለ ግን ቢማዕና ዘካ ነው የሚሆነው የዘካው ነው እዚህ ቦታ ላይ ሀዚህ ፈሪዶቱ ሰደቃ ማለት ፈሪዶቱ ዘካትን እንደማለት ነው። ይሄ የዘካ ድንጋጌ ነው ብለው ደብዳቤ ጻፉለት። አና አባበክር ስድቅ አቡበክር ስድቅ ረዲየላሁ ተዓላ አንህ ከተበ ለሁ ለአነስ ጻፉለት ደብዳቤው ምን ብለው ጻፉለት? ሀዚህ አሉ ይህቺ ወደፊት የምዘረዝርልህ ዝርዝር ሪበቱ ሰደቃ የሰደቃ ድንጋጌ ናት። አሳምረህ አንብብና የምታስተምራቸውን ሰዎች ከዚህ ላይ አስተምራቸው። ዘካውንም በዚህ መልኩ ሰብስብ ሊሉ ነው። አለቲ ፈረዱሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ የደነገጓት አለል ሙስሊሚን በሙስሊሞች ላይ የደነገጉት የዘካ አሰጣጥ እና አወጣት ነብዩ ያደረሱት የሆነ መልእክት ነው ብለው ጻፉለት። ማናቸው ጻፉ? አቡበክር ስድቅ ለማን ጻፉት? ነብዩ አለይሂ ሰላቱ ወሰለም ፈረضها ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ የአላህ መላእክተኛ የደነገጓት የአላህ መላእክተኛ አይደነግጉ የአላህ መላእክተኛ በማንም ላይ አንድ ነገር ፈርድ አያደርጉም ወላኪን ሆ ይበልግ ማ ፈረضهላህ ፈረضها ረሱሉላህ ማለት አይበለገ ፈርድየተሃ ልልኢንሳን አይ ልልሙስሊሚን ለሙስሊሞች ድንጋጌዋን ነብዩ ያደረሷት ያመጧት የሆነ መልእክት ለማለት ነው እንጂ የተፈለገው ነብዩ ድንጋጌ መደንገግ አይችሉም ከራሳቸው አምጥተው ወማይንጤቁ عن الهوى إن هو إلا وحي يوحى التي فرضها رسول الله صلى الله عليه وسلم على المسلمين በሙስሊሞች ላይ ነብዩ አለይሂ ሰላቱ ወሰላም ትእዛዟን ያስተላለፏት የሆነች የሰደቃ የዘካ አሰጣጥ ነው ብለው ደብዳቤ ጻፉለት። ወለቲ አመረ አላሁ ቢሃ ረሱለሁ አላህ መላእክተኛውን ያዘዘበት እናት ይቺ ዘካ አሰጣጥ አሉ እና ማርክ ውስጥ ያለው የነብዩ ንግግር ነው ማለት ነው። ይሄንን ተናገሩና አቡበክር ስድቅ ጽሁፉን ሊጽፉ ነው ደብዳቤው። የማን ንግግር ነው? ማናቸው ይህን ሀሳብ የተናገሩት? ነብዩ የተናገሩትን ሊያስቀምጥ ነው ማለት ነው። አንደኛ ገባል ቢኩል 24 ምን አልኢድን ከ24 ግመል ተማዱነሃ ከ24 በታች ላለ ግመል አልገነም በግ ነው የሚሰጠው በግ ማለት ነው። ከ24 በታች ላሉ ግመሎች ስድስት አምስት ግመል ስድስት ግመልም ሰባት ግመልም ስምንት ግመልም እስከ 24 ድረስ እስከ 24 ግመል ከግመል ግመል አይወጣም። ከዛ በታች ላሉት ለምንድን ምንድን ነው የሚሰጠው? ገነም ፍየል በግ ነው የሚሰጠው። ለምሳሌ እንዴት ነው በግ የሚሰጠው በ24ቱ እንደዛ ከተባለ ፊ ኩል ኸምሲን በአምስት ግመል ሻቱን አንድ በግ ይሰጣል። በአምስት ግመል አስራ አምስት ግመል ያለው ሰው ስንት ሻት ይሰጣል ማለት ነው እ አስራ ያለው ስንት ይሰጣል? አስራ ዘጠኝ ያለው ስንት ይሰጣል? ሀያ ያለው ስንት ይሰጣል? አራት ማለት ነው። በአምስት በአምስት ግመል አንዳንድ በግ ይሰጣል ማለት ነው። አንዳንድ በግ ይሰጣል። ፈኢዛ ስትደርስ ኸምሰን ወዕሽሪነ ሀያ አምስት ግመል ሲደርሱ ደግሞ ምን ይሰጣል? ኢላ ኸምሲን ወሰላሲነ እስከ ሰላሳ አምስት ድረስ ላሉት ፈፊሃ ቢንቱ መኻብ የተረገዘባት ሊወለድባት የደረሰች ግመል ሴት ግመል ይሰጣል። ቢንቱ መኻብ ትባላለች። ቢንቱ መኻብ ቢንቱ መኻብ የተረገዘባት አንድ አመት የሞላት ማለት ነው። አንድ አመት የሞላት ግመል ትሰጣለች። ለስንት ግመሎች? አንድ ሰው 25 ግመል ካለው ምን ይሰጣል ማለት ነው? ምን ይሰጣል? አንድ የተረገዘባት እድሜዋ ለዘካው የምትሰጠው ግመል ቢንቱ መካድ የምትሆነው ሶስት አመት አራት አመት የሆናት ሳትሆን አንድ አመት ይሆናል የተረገዘባት ቢንቱ መካድ ማለት መካድ ማለት እናቷ ልትወልድ የደረሰች ማለት ዘጠነኛ ወይንም አስረኛዋ የገባ ልትወልድ መካድ የሚለውን አንገራ ምናምን ነገር የሆነ ሊታለብ የደረሰ ምናምን ነገር ይላሉ ለአንድ ሀዳ ማዕሩፍ ሚጂሃት ያስተነ يستمع ቢንቱ መካድ ያለ ሰሚዕ እንገራ አይደል በሀያ ሶስት ግመሎች ምንድን ነው የሚሰጠው? በዛ ከኋላ በሀያ ሶስት ግመል ምንድን ነው የሚሰጠው? ሻት ስንት ሻት? አራት አራት በሀያ አራት ግመል ስንት ስንት ምንድን ነው የሚሰጠው? አራት ምን በሀያ አምስት አምስት ፍየል እንዳትሆን ወደ ምን አደገ ወደ ግመል አደገ ተለወጠ ማለት ነው። እስከ ምንድን ሀያ ዘጠኝ ግመል ያለው ሰው ምንድን ነው የሚሰጠው? አሁንም ራሷ ቢንተ መቃድ ነው። ሰላሳ አራት ግመል ያለው ምን ይሰጣል? ቢንተ መቃድ ነው። እስከ ሰላሳ አምስት ድረስ ፈፊያ ቢንተ መቃድ ቢንተ መቃድ ይሰጣል። ቢንተ መቃድ ማለት የተረገዘባት ወይንም ደግሞ የእንገራ ልጅ ይሏታል። ቢንተ መቃድ አንድ አመት ይሆናል። እድሜ ካያችሁ አንድ አመት ይሆናል። ወደ ሁለተኛው የገባች እድሜ በእድሜ ካየን አለበለዚያ ቢንተ መቃድ ማለት የተረገዘባት የአጋጣሚ አመት ከሶስት ወር ወይንም አመት አልፏት ከገባች እናቷ ባታረግዝም ብትሞትም እንኳ ምን ትባላለች? ቢንተ መቃድ ትባላለች። አመት ይሞላት ብቻ የሚሰጠው ባይሆን እንሳ ሴት ነው። የተረገዘበት ወንድ ማለት አይደለም። የተረገዘባት ሴት ነው። ሴትና ወንድ እኩል አይደለም በእንስሳ ሴት በጣም ውድ ነው። በጣም ውድ ነው። ፈኢን ለም ተኩን ፈኢን ለም ተኩን እሷ ከሌለች ምን ቢንተ መቃድ የተረገዘባት ከሌለች ፈብኑ ለቡንን ዘከር ወንድ እብነ ለቡን ይሰጣል። እብነ ለቡን ማለት የተወለደበት ሁለት ዓመት የሞላው ማለት ነው። የተወለደበት እናቱ ሌላ የምታጠባ እናቱ ሌላ የምታጠባ የወተት ልጅ ይባላል። የወተት ልጅ ማለት ራሱ የሚጠባ ማለት ሳይሆን የተወለደበት ከሱ ቀጥሎ ያለው ወንድሙ የሚጠባ ማለት ነው። እብነ ለቡን ይባላል። የተወለደበት ሁለት ዓመት የሞላው ይሰጣል። ማን ከሌለች ነው ሁለት ዓመት ወንድም ይሰጠው? የተረገዘባት ከሌለች ማን ይበልጣል ማለት ነው በዋጋ በኩል ሴቷ ግመል በጣም ውድ ናቸው፣ በጣም ውድ ናቸው ከወንድ ግመል። ስለዚህ ኢብነ ለቡን ይሰጣል ማለት ነው። በስንት ግመሎች? በ25 እስከ 35 ባሉት ግመሎች ማለት ነው። እሺ አሁን ይሄ 25 እስከ 35 ድረስ ስላለ ሆነ ፈኢዛ በለገት ሲተው ወሰላሲነ ሰላሳ ስድስት ግመል ሲሞላ አንድ በመጨመሩ ብቻ የዘካ system ኡ ይቀየራል። እስከ 35 ድረስ ግን ተመሳሳይ ነው። ቢንተ መኻድ ወይንም ኢብነ ለጉን ነበር የሚሰጠው። አንድ ግመል በመጨመሩ ብቻ እድሜው ትንሽም ይሁን ግመሉ ትልቅም ይሁን አያገባንም። ወይ ሊወለድና 36 ሊሆን ይችላል። የሚሰጠው ስንት ግመል ነው? ኢላ 45 እስከ 45 ድረስ ከ36 እስከ 45 ድረስ ደግሞ ففيها بنت لبون أنثى የተወለደባት የተወለደባት ወይንም ከሷ ቀጥሎ ያለው የሚጠባ ምን ሴት ግመል እብነን ለቡን ለሰላሳ አምስት ነበር የሰጠነው አይደል? بنت لبون ሴት ነው። ابن ወንድ ነው። بنت ሴት ነው። بنت لبون የተወለደባት ሁለት ዓመት የሆናት ሴት ግመል ይሰጣል። ከስንት እስከ ስንት ላሉት ግመሎች? ከሰላሳ ስድስት እስከ አርባ አምስት ላሉት بنت لبون ነው የምትሉት። ያዙ በጥንቃቄ فإذا بلغت ستا وأربعين አርባ ስድስት ግመሎች ሲሆኑ ደግሞ ኢላ ሲቲነ እስከ ስልሳ ድረስ ላሉት ግመሎች ፈፊሃ ሄካ ይሰጣል። ሄካ ሄካ ማለት ሄካ ማለት ሶስት አመት ይሆናት ማለት ነው። ሄካ ማለት ሶስት አመት ይሆናት ማለት ነው። ኮረዳ ግመል የግመል ኮረዳ ነው። ነው ማለት ኮረዳ ግመል ነው። ሰፊሃ ሐጫ ቄብ ቄብ ዶሮ ነው መሰለኝ። ቄብ የፍየል ነው ቄብ የሚባለው የዶሮም ቄብ ይባላል። የፍየል የፍየል ነው ቄብ የሚባለው። እሺ ኮረዳም የሰው ነው። እሺ ፈቲሃ ሐቃ ሐቃ ይሰጣል። ሐቃ ማለት ስንት ዓመት የሆናት ግመል ነው? ሶስት ዓመት የሆናት ወደ አራተኛ ይገባል። ጥሩቀተል ጀመል ጦሩቀተል ጀመል ማለት ጦሩቀተል ጀመል ወንድ ግመል መሸከም የምትችል ማለት ነው። ወንድ ግመል መሸከም የምትችል ኮርማ ቢወጣባት የምትችል ማስተናገድ የምትችል ማለት ነው። ማስተናገድ የምትችል ወንድ ቢወጣባት ወንድ ግመል ቢወጣባት ማስተናገድ ይቻላል። ይሄ ማለት ሶስት አመት አልፏት አራተኛ አመት ማለት ነው። ሶስት አመት ሞልቷታል። ሶስት አመት ሶስት አመት ይሆናት ማለት ነው። ጦሩቀተል ጀመል ብሎ ባህሪዋን ለይቷል። ሩቀት ጀመል ቁርማ መሸከም የምትችል ሒሳ ወይንም ደግሞ ጭነት መሸከም የምትችል ሩቀት ጀመል ይሄ ተጓብተናል። ከስንት እስከ ስንት ላለው ነው? ከአርባ ስድስት እስከ ስልሳ በሀምሳ ዘጠኝ ግመሎች አሊ ምንድን ነው የሚወጡ? በሀምሳ ዘጠኝ ግመሎች ህቃ በአርባ ዘጠኝ ግመሎች ራሱ ሕቃ ነው። በቃ እስከ ስልሳ ድረስ ያለውን እኮ መውሰድ ነው። ከአርባ ስድስት እስከ ስልሳ ሕቃ ነው። ሕቃ ሕቃ አርባ ስድስት እስከ ስልሳ ሕቃ ያዙ። ፈኢዛ በለገት ከደረሰች ደግሞ ዋሂደተ ወሲቲን ይህ የነብዩ ነው ተብሎ የተጻፈው አይደል? ደብዳቤው ደብዳቤ እኮ ነው። فإذا بلغت ከደረሰች واحدة وستين ስልሳ አንድ ግመሎች ከሆኑ إلى خمس وسبعين እስከ ሰባ አምስት ግመል ድረስ ፈፊሃ ጀዛዓ ጀዛእ ጅመል ይሰጣል። ሸረፍ ጥርሷን የሸረፈች ማለት ነው። ጀዛእ ማለት ጀዛእ አራት አመት ሆኗት ወደ አምስተኛ ይገባል። ታዲያ ሴት ናት። ጀዛእ ይዛው ታእ ከሆነ ወንድ ነው። حق ም تاء ከሌለው ወንድ ነው። ሴት ሴት ግመል ነው የሚሰጡት። ከአርባ ስድስት እስከ ስልሳ ላለው ሕቃ ጥሩ ቅተል ጀመል እያልን ወንድ ግመል መሸከም ኮርማ መሸከም የምትችል ሲወጣባት جذعة ማለት ደግሞ የሸረፈች ግመል ማለት ነው። ያ ማለት ስንት አመት ይሆናት ማለት ነው? بنت مخاض ስንት ዓመት ይሆናናት? بنت مخاض አንድ አመት بنت لبون ሁለት አመት ሂቃ ሶስት ዓመት፣ ገዛአ አራት አመት ሆኗት ወደ አምስተኛ ገነት፣ ከዛም አንድ አመት ወደ ሁለት፣ ከሁለት ወደ ሶስት፣ ከሶስት ወደ አራት፣ ከአራት ወደ አምስት እያላችሁ ትመጣላችሁ። በቃ እስከዚህ ድረስ ገባል። ፈኢዛ በለገት ግመሎቹ ከደረሱ ቁጥራቸው ሲተው ወሰብዒነ ስልሳ ስድስት ከሆኑ ኢላ ተስዒን እስከ ዘጠና ድረስ ፈፊሃ ቢንታ ለቡኒ ሁለት ቢንተ ለቡን ይሰጣል። ሁለት بنت لبون بنت لبون ማለት ምን ማለት ነበር? بنتا ካልን ألف ካደረግንበት ሁለት ማለት ነው። بنتا لبون እና بنت لبون ይለያያል። ዊዳውት አሊፍ የሆነ ማለት ነው። ألف ካለበት ለሁለት ነው የሚሆነው። بنتا لبون ሁለት ሁለት ሁለት ሁለት ዓመት የሆናቸው ማለት ነው። ሁለት ግመል ለስንት ግመል ማለት ነው? እስኪ ነጥለን ስናይ አንድ ግን ለመሆን የሚወድበው ከስንት እስከ ስንት ላሉት ግመሎች ነበር? ከሰላሳ ስድስት እስከ አርባ እስከ አርባ እስከ አርባ አምስት ነበር አይደል? ለዘጠናዎቹ ተባለ። አሁን ደግሞ ከሰባ ስድስት እስከ ዘጠና ድረስ ላሉት ደግሞ ፈቲሃ ቢን ታለቡን ሁለት ቢን ተለቡኖችን ይሰጣል። ሁለት فإذا بلغت ከደረሰ ኢሕዳ ወተስዒነ إحدى وتسعين بس أنا عندي جمل وصفه عندي بمش أمر بكاون ميكيال الزكو ذكر القيام كذت أنا كتبات الدس كذت أنا ولدت جن تعلبون كونه فإذا بلغت إحدى وتسعين ذت أنا عندي جمل وتكون إلى عشرين بس كما تدرى إلى عشرين ومئة بس كما تهادلت كذت أنا عندي بس كما تهاد جمل درس ففيها حقتان ولدت حقة وشت ستان ولدت حقة ولدت حقة سنتامت سنتامت يونا شو مالتنا ሶስት ሶስት አመት የሆናቸው ሁለት ህቀታዎች ይሰጣሉ። ሩቀተል ጀመል ሁለቱም ኮርማን መሸከም የሚችሉ ማለት ነው። ሩቀተል ጀመል ማለት ጀመል ወንድ ግመል ነው። ሩቀታ ማለት ደግሞ ግንኙነት ለማለት ነው። የነሱ ግንኙነት ሩቀታ ይባላል። ፈኢዛ ዛደ በቃ እስከዚህ ድረስ ተነገረ። ከዚህ ድረስ ገባን። ግልጽ ነው አይደል? ፈኢዛ ዛደ ከጨመረ እስካሁን በኋላ አላ 20 ወ100 በመቶ 20 ላይ መቶ ሀያ አንድ መቶ እያለ የግመሉ ቁጥር ከጨመረ ፈፊ ኩል አርበዒነ በአርባ በአርባው ይንተለቡን የተወለደባት ሁለት ዓመት ይሆናል። ወፊ ኩል ኸምሲነ በሀምሳ በሀምሳው ሕካ አንዳንድ ሕካ ይሰጣል። በቃ አሁን ወጥ የሆነ ጀኔራል ፎርሙላ ነው የሰጠን ካሁን በኋላ ከመቶ ሀያ በላይ ያለ ግመል በአርባ በአርባው ይንተለቡን በሀምሳ በሀምሳው ምን ሕካ አለቀ። አሁን ተወሰነ። በመቶ ሰላሳ ግመል ምንድን ነው የምትሰጠው? በመቶ ሰላሳ በመቶ ሰላሳ ግመሎ ምን እንሰጣለን? ከመቶ ሀያ በላይ ካለ በአርባ በአርባው የሆነ ነገር በሀምሳ በሀምሳ የሆነ ነገር ተባለ። በመቶ ሰላሳው ግመል በሀምሳ በሀምሳው ምን እናስወግባለን? እሺ ስንት አርባ አለን? ሶስት አርባ ሁለት አርባ እና አንድ ሀምሳ ማለት ነው ሁለት ቢንተለቡንና አንድ ሒቃ እንሰጣለን ማለት ነው በመቶ ሰላሳ አልገባችሁም አንድ ሀምሳና ሁለት አርባ ነው ያለ ሁለት አርባ ሁለት ቢንተለቡን አንዱ ሀምሳ ደግሞ ሒቃ በመቶ አርባው ስንት እንሰጣለን በመቶ አርባው ምን እንሰጣለን ካሁን በኋላ እኮ ፎርሙላ ተዘጋጀላችሁ አለቀ በአርባ በአርባው بنت لبون በአምሳ በአምሳ ሒቃ ተባለ አለቀ ፎርሙላ ይህ ጀነራል ፎርሙላ ከመቶ ሀያ በላይ ጀነራል ፎርሙላ አለው ከዛ በታችን ለእያንዳንዱ ከዚህ እስከዚህ ከዚህ እስከዚህ እየተባለ ተቀምጦ ነበር። አሁን ግን ከዚህ እስከዚህ የሚባል የለም። ከመቶ ሀያ በላይ ግመል ያለው ሰው ካለ መቶ ሰላሳ መቶ አርባ መቶ ሀምሳ መቶ ስልሳ አስር አስር ባይሆን መጨመር አለበት። በጎደሎ አይሰጥም፣ በጎደሎ አይሰጥም። መቶ አርባ አምስት ቢሆን በመቶ አርባ ሂሳብ ነው የሚወሰደው። መቶ ሀምሳ አምስት ቢሆን በመቶ ሀምሳው ነው። መቶ ስልሳ አምስት ቢሆን በመቶ ስልሳው ነው የሚወሰደው። ለማንኛውም በመቶ አርባው ምን እንሰጣለን? ሁለት ሕቃና አንድ ቢንተለቡን ማለት ነው። በመቶ ሀምሳው እ ሶስት ሒቃ በመቶ ስልሳው በቃ ይሄ ገብቶች አዎ ብዙ አማራጭ የሚኖራል ራሱ የተወሰነ ሒቃና የተወሰነ ቢንተለቡን ወይ ሁሉም ቢንተለቡን የሚሆንበት ጊዜ ሊመጣ ይችላል። አርባ አርባ አርባ አርባ አድርገህ ሁሉንም ቢንተለቡን ወይ ደግሞ በሀምሳ በሀምሳ አድርገህ አንድ አርባ አድርገህ የሆነ ነገር ልታደርግ ትችላለህ። አሁን እንዳካካታ ጎደሎ እንዳይሆን ያንኛውም ኺላፍ በዑለማዎች መካከል ልዩነት አለ። ዋጋ ግመሌ ከምሰጥ ዋጋ መክፈል እችላለሁ ወይ? እነ አቡ ሐኒፋ ይቻላል፣ ጭራሽ ይቻላል ያሉ እነ ማሊክ እና ኢማሙ ሻፊዒ ደግሞ ጭራሽ አይቻልም ብለዋል። ኢማሙ አህመድ ደግሞ ካስፈለገ ገዝቶ መስጠት ወይንም ደግሞ ገንዘቡን መስጠት ይቻላል ያሉም አሉ። ከራሱ ከነሱ ውስጥ ግመሉ ባይሰጥ ከሌላም ቦታ መስጠት ወይ ገንዘቡን መስጠት እዚህ ላይ በይነል ዑለማ ፊህ ኺላፍ خلاف አለው። አቡ ሐኒፋ ይቻላል ነው ያሉት على الإطلاق على الإطلاق ይቻላል አሉ። ማሊክና ሻፊዒ ደግሞ على الإطلاق ክልክል ነው ያሉት፣ በፍጹም አይቻልም። ኢማም አህመድ ግን ተፍሲል ሰጥተዋል። حاجة ካስፈለገ ገዝተን መስጠት እንችላለን ወይም ደግሞ ገንዘቡን በ cash መስጠት እንችላለን ብለዋል። ግመልን ማስጠት አለመስጠት ከፈለገ ሰውዬው አዛ አውላ ይሉታል። ይሄን مقبول አድርጎታል ዑለማዎች። የማንን የኢማሙ አህመድን ድግፍ አወጥቷል። ኢማሙ አህመድ ብዛት ተቀባይነት እንትን አቋላቸው ላይ ያላቸው ምክንያቱም ሙተአኺር ስለሆኑ ነው። ሐዲሱ ብዛት ደርሷቸዋል። አቡ ሐኒፋ ጥግ ናቸው። ከዛ እነማለት ከዛ ሻፊዒ መዛሀቡን እኮ ስታየው ራሱ ቅደም ተከተሉ የመጀመር ከአቡ ሐኒፋ ይልቅ የማሊክ በጣም ጎላ ይላል። ከማሊክ ይልቅ ደግሞ የኢማሙ ሻፊዒ መዛሀብ በጣም ይጎላል። ከኢማሙ ሻፊዒ ቀጥለ ደግሞ ኢማሙ ማሊክ የኢማሙ አህመድ በጣም ሙሐዲስነት ደረጃ ላይ መጥተዋል። ለዚህ የእሳቸው አቋል ብዙ ጊዜ በጣም ተቀባይነት አለው። እነ ኢብኑ ተይሚያ እነ ኢብኑ አልቀይም ራሱ የእነሱን ቃል ሙሐዲሶች ብዛት ኢማሙ አህመድን እንትን ራጂህ አድርጉታል ባገላለጽ በኩል فإذا زادت على على 20 و100 በመቶ 20 ላይ ጨምሮ ከመጣ ቁጥር ففي كل 40 بنت لبن وفي كل 50 حكا ይሰጣል ومن لم يكن معه إلا أربع من الإبل ወደ ኋላ ተመልሶ ነው አራት ግመሎች እንጂ ሌላ ግመል ከሌለው ሰውየው አራት ግመሎች እንጂ ፈለሰ ፊያ ሰደቃ ዘካ የለበትም ዘካ የለበትም አልደረሰም አምስት ቢኖረው ምን ያወጣ ነበር ምን ያወጣ ነበር? አምስት ቢኖር አንድ በግ ያወጣ ነበር። አንድ በግ ለአምስት ግመሎች አንድ በግ። አራት ግመል ከሆነ ግን ፈለይሰ ፊሃ ሰደቃ ዘካ የለበትም። ፈለይሰ ፊሃ ሰደቃ ማለት ፈለይሰ ፊሃ ዘካ ማለት ዘካ የለበትም። ኢላ አየሻ ረቡሃ ባለቤቱ የፈለገ እንደው ከፈለገ ማንም የከለከለውም ሰደቃ መስጠት ምን ያገባ? ሰደቃ ማሻአላህ ነው ይበረታታል። ኢላ አየሻ ረቡሃ ባለቤቱ ከፈለገ በራሱ ፍቃድ እሰጣለሁ ለአራት ግመሎች አንድ በግ እሰጣለሁ ካለ ማሻአላህ ጥሩ ነው። ለድሆች አዝኗል። አለበለዚያ ግን አይወዝበትም፣ በሸሪዓ አይጠየቅም። ወፊ ሰደቀተል ገነም የግመል ጨረስን እስከዚህ ድረስ የግመል ዘካ ማውጣት ትችላላችሁ አይደል? ቁጥራችሁ መስጠት ትችሉ ካሁን በኋላ ይቻላል። በጣም ግልጽ ነው፣ አያሻማም። መደመር መቀነስ የለበትም አይደል? እ እ የግመል ለሱ ይሰጣል የግመል የሚወክልበት ቦታ ቢንት መኻድ ላይ ግን እብነ ለቡን አለ እሱ ወንድ የሚሰጥበት ጊዜ አለ። ሌሎቹ ላይ ግን አይመጣጠኑም። ህቃና የሴት ህቃና የወንድ የወንድ ሕቅ አይገናኝም። የወንድ ቢንተለቡንና የእንትን እብነ ለቡን አይገናኝም ደረጃ የወንዱ እብነ ለቡን ከሴቷ ቢንተል መኻድ ጋር የሁለት ዓመት ወንድ ከአንድ ዓመት ሴት ጋር ነው ራሱ ያገናኝ። ሌላው ላይ ደግሞ የግድ ገዝተህ ትሰጣለህ። እነሱ ይሰማል ይቆጠራሉ። አ ግልግሎች ይቆጠራሉ። አንድ ላይ ይቆጠራሉ። በእንትን በበግ በኩል ደግሞ እንግባ። እዚህ ድረስ የግመል ቀረ። ወፊ ሰደቀት ልገነም እኛ አርቢዎች አይደለንም አትበሉ። ማለት ዒልም እንደ ዒልም ደስ ብሏቸው ያዙ። የግድ ሶላትና ጾም ብቻ አይደለም መመርቀን ያለበት። ኢንሻአላህ ይሄ ዒልም ነው ይሆናቸዋል። በግ ባታረቡም በግ የሚረባበት ሀገር ትሄድ ይሆናል። አገሬ ተማሪ አይ ከመቶ ሀያ በላይ እ ከመቶ ሀያ በላይ አልገባም። እሺ ከመቶ ሀያ በላይ ለምሳሌ መቶ ሰላሳ ሲሆን መቶ አርባ ሲሆን አስር አስር መጨመር አለበት። ከመቶ ሀያ በታች ከዚህ እስከዚህ ከዚህ እስከዚህ ከዚህ እስከዚህ እየተባለ ተመድቦ ተቀምጧል። ከመቶ ሀያ በላይ ከሆነ ደግሞ አስር አስር በጨመረ ቁጥር በአርባ በአርባው አንድ ተለቡን እንትን ይሰጣል። አንድ ተለቡን አይደል ነው ሕቃ ነው። በአርባ በአርባው አንድ ቢንተለቡን በሀምሳ በሀምሳው ደግሞ አንድ ሕቃ ይሰጣል። ስለዚህ አንተ አስር ከመቶ ሀያ በላይ የለዋ መቶ ሀያ አምስት ቢሆን መቶ ሀያ አምስት ቢሆን ምንድን ነው የምትሰጠው? ሁለት ህጋ ነው። መቶ ሰላሳ ከሆነ ይቀየራል። ካሁን በኋላ ምን ምን ታደርጋለህ አልኩ? በአርባ በአርባው ቢንተለቡን በሀምሳ በሀምሳው ደግሞ ህቃ ትሰጣለህ። ስለዚህ ሂሳቡን አንተ ራስን የምታወራድረው መቶ ሰላሳ ግመል ቢኖር ስንት ሀምሳና ስንት አርባ ይኖርሃል? አንድ ሀምሳና ሁለት አርባ ይኖራል አይደል? ለአርባ ለአርባው ሁለት ቢንተለቡን ለአንዱ ሀምሳ ደግሞ አንድ ህቃ ትሰጣለህ። ምኑ እ እንዴት ልዩነት? አይ አርባ ጀምረህ ማለት አይደለም። የግመሉ ቁጥር በጨመረ ቁጥር አርባ አርባ ሀምሳ ወይም ሀምሳ ሀምሳ ሁለት ትከፍለዋለህ። ወይ አራት ሁለት መቶ ግመል ቢኖር ምንድን ነው የምታደርገው? በሀምሳ በሀምሳ ትሰጣለህ ማለት ነው። በሀምሳ በሀምሳ አልገባህም? እንደሆነ አስር አስር ጨምር። በቃ ከመቶ ሀያ በላይ አስር አስር በጨመረ ቁጥር ትላለህ። አርባ አርባውን ሕቃ ሀምሳ ሀምሳ ሂሳብ ደግሞ በሀምሳ በሀምሳው ሕቃ በአርባ በአርባው ግን ተለቡ ለአለሁ ግልጽ አልሆነለት መሀል ይኸው ለምሳሌ መቶ ሀምሳ ግመል ካለ ይገባዋል። መቶ ሀምሳ ግመል ካለ ስንት ሀምሳዎች አሉ? ሶስት ሀምሳ አለ አይደል? ሶስት ሕቃ ትሰጣለህ ማለት ነው። መቶ አርባ ግመል ቢኖርህ ስንት ሀምሳና ስንት አርባ አለ? አንድ አርባና ሁለት ሀምሳ አለ መቶ ሁለት ሀምሳ ማለት ማለት ሁለት ሕቃና አንድ ምን አንድ ግን ከለሙ ትሰጣለህ። ካሁን በኋላ አርባ አርባውን አንተ በሂሳብ እየተነተንክ ማስቀመጥ ብቻ ነው። መቶ ስልሳ ቢኖርህ ስንት አርባና ስንት አምሳ ይኖርሃል? ወይም ስንት አርባ ይኖርሃል? አራት አርባ ይኖርሃል አይደል? አራት አርባ ይኖርሃል። አራት ቢን ከለሙን ማለት ነው። መቶ ሰባ ቢሆን ስንት አርባና ስንት አምሳ ይኖርሃል? ሶስት ሶስት አርባ አንድ ሀምሳ ይኖርሃል። አንድ ደቂቃና ሶስት ብር ሶስት ማለት ነው። መቶ ሰማንያ ቢኖር አንተን ነው የምጠይቀው። መቶ ሰማንያ ግመል ቢኖር ስንት አርባና ስንት ሀምሳ አለ? ሁለት አርባና ሁለት ሀምሳ አለ። በቃ እንደዚህ እያልክ ለአኺር ይሄድበት አስር አስር በጨመረ ቁጥር እንትኑ ትርጉ እንትኑ ራሱ ይመጣል አንቀላም ሳይንቲስት አኩስቲካ ኮስቲታ ይሄን አይ አይ አይ እንደዛ እንደ እህል ወይንም እንደ ብር እንደዛ አይደለም። ችግር የለም ይቆጠራል ይቆጠራል። አንድ ላይ ነው የሚቆጠረው። ያላወጣሁላቸውን እነሱን ብቻ ነጥዬ የሰላሳ ወይንም የአስር ግመል አይባልም። አመት በዞረ ቁጥር ያወጣል። ሁሉም ነው የሚደመረው አንድ ላይ እንደ ንግድ ገንዘብ ማለት ነው። ገንዘብህ እኮ ራሱ ገንዘብህ በወለደ ቁጥር የዘንድሮ አንድ ሚሊዮን ዘንድሮ ስላወጣውለት ቀጣይ ከትርፍ በኋላ ያለው ነው አትልም። ከነ ካፒታል አብሮ መጀመር አለበት እስከ ትርፉ ማለት ነው። አምና የሚያወጣለት ምን በፎርሙላ አይ ለዚህም ለዚህም ተልመካት ኢብነ ለቡን አለ ለዚህም ተለቡን ህቅ አምጥተለውን ፉቃዎች ያደርጉታል። ወላችን ትንሽ እንትን ላይ ስለማይመጣ ዋጋ ላይ ስለማይመጣጠን ገዝተህ መስጠቱ አውላ ነው። ገዝተህ መስጠቱ እዛው ራሱ ነው ህቃ ስለተባለ ጀዳአ ስለተባለ፣ ሌላ ላይ ግን በደል አለ። እህ ምን system ፈልጎ አሃ system ባለ ንብረቱ ቀላል ንብረት ያለውና ብዙ ንብረት ያለው ይለያያል። የዘካ እየጨመረ በሄደ ቁጥር ሰውየው ስስቱ እየጨመረ ነው የሚሄደው። አሁን بنت لبون ሲሰጥ የነበረው በሀምሳ በሀምሳ እቃ ነበር። በሀምሳ በሀምሳ حقة በስንት ነበር የሚሰጠው? በስንት ነበር መጀመሪያ ሲሰጥ የነበረው? ቁጥሩ ተጨምሯል። ገንዘብ በጨመረ ቁጥር ሰውየው እየተሰሰተ ነው የሚመጣው። እየጓጓ ይመጣል። አው ባስ ከመቶ ሀያ በላይ አስር አስር በጨመረ ቁጥር ነው። ከዚህ በላይ በቃ ፎርሙላ አስቀምጠውለታል። ምን አለ መሰለህ إذا زاد عشرا የሚል እንትን ዑመር ደብዳቤ ላይ አለ ራሱን ይቻላል። አሁን ግን 125 ሊሆን ይችላል፣ 135፣ 145፣ 165 ጥያቄ ይህን ነው አይደል? ጎደሎ የሆኑትን ቁጥሮች Mm. እንትን እንትን እኮ አይጨምርም። የግመል ቁጥር የሚወጣው ግመል ቁጥር እኮ አይጨምርም። የአጋጣሚ አስር ግመል አስር ሲጨምር የሚጨምረው ተለቡን ወደ ሕቃ ከፍ ይላል። ወደ ሕቃ እዚህኛው በኩል ደግሞ ይቀንስብሃል። አንዱ ከፍ ሲል አንዱ ሕቃ ሲሆን አንዱ ወደ ቢን ፈለጉን ይመጣል። ችግር እኮ የለም እንትን አይመጣም ማለት ሁሉም አንድ ላይ አይደለም የሚያድገው ሲያድግ በአስር በአስር ጋር በሌላ ቦታ ላይ የአጋጣሚ በአስራ አምስት ጋር ሊሆን ይችላል ለውጥ የመጣው እዚህ ግን በአስር በአስር ምናምን ሕቃው በሀምሳ በሀምሳ ይሄንኛው ደግሞ በአርባ በአርባ አንዱ ሲጨምር እኮ በሌላ በኩል እኮ ይቀንሳል ማለት constant በሁለቱም በኩል ያለ እድገት የለም። وفي صدقة الغنم በፍየሎች ስንመለከት ፊሳኢነቲያ ሳኢማ የሆነች የተጠበቀች ወይንም ደግሞ مباح ቦታ ጠብ ወይንም የከሌ ملك የማይባል ቦታ ላይ የተጠበቀች ከሆነ ነው። سائمة ከሆነች ነው። ሳኢማ ማለት በራሷ ተንቀሳቅሳ ሜዳ ላይ በራሷ ምግቧን ተጠቅማ የምትመለስ ወደ ቤቷ ማለት ነው። ሳኢማ ማለት አለበለዚያ እንደ አሜሪካ እንትን የአሜሪካ ላሞች ወይንም ደግሞ ከተማ ውስጥ የሚያድጉ እንስሶች አሉ። እነዚህ እንስሶች በገንዘብ እየተገዛ ነው የሚቀለቡት አይደል? በእነሱ ላይ ዘካ የለም። በእነሱ ላይ ዘካ የለም። ሳኢማ መሆን የግድ ነው። ፊሳኢመቲ ሙባሃ ገዝተ የምትቀልባት ከሆነ ግን ዘካ የለም። ዘካ የለም። ሲሳኢማ ሲሳኢመቲሃ የምትቀል ሜዳ ላይ ወይንም ደግሞ ጠፍ ሆነ ለማንም ሚልክ ያልሆነ ዝም ብሎ ለግጦሽ የተመደበ ቦታ ላይ እዛ ተንቀሳቅሳ ለቅማ ወይንም ተመድባ የምትመለስ በዚህ ያደገች የረባች ማለት ነው። ሲሳኢነት ይሃ ማለት ገብታችኋል? ያለሁ አልገባችሁም ገብታችኋል? የግልጽ ነው አይደል? ሳኢማ ለምሳሌ የገጠር ሰዎች ናቸው እንደዚህ አይነት ሳኢማ የሚኖራቸው በረሃ ውስጥ ይጠብቋቸዋል። ገንዘብ አያወጡም። በአካባቢው ያድጋሉ፣ ይራባሉ። በነዛ ዘካ ይኖራል። በከተማ ውስጥ ያሉ በጋርዲዎች ግን የለባቸውም ዘካ። ምክንያቱም የሚያወጡት በራሳቸው ወጪ እየገዙ ነው። ሌላ እዚህ የበሏቸው ነገር አለ። ግልጽ ከሆነላችሁ ሀዳ ኢዛ ካነት ከሆነች በጓ ማለት ነው ፊሳኢመቲያ በጫፍ ቦታ ወይንም ደግሞ ነጻ ሆነ ቦታ ላይ ያደገች የለቀመች የተጠበቀች ማለት ነው ሳኢማ ማለት ኢዛ ካነት አርበዒነ አርባ ፍየሎች ከሆኑ ኢላ ዒሽሪነ ወሚአ እስከ መቶ ሀያ ድረስ ሻተን ሻተን አንዳንድ በግ ነው የሚሰጠው አንዳንድ በግ ከአርባ እስከ መቶ ሀያ አርባ ግመል ካለ ሰላሳ አርባ በግ ካለ አርባ አንድ በግም አንድ ሻፍ ነው። ዘጠና ቢኖርህም አንድ አንድ በግ ነው። መቶ አስር ቢኖርህም አንድ በግ ነው። መቶ ሀያ ቢኖርህም አንድ በግ ነው። መቶ ሀያ አንድ ሲል ግን ተመልከቱ። መቶ ሀያ ባለ መቶ ሀያው መቶ ሀያ በግ ያለውና መቶ ሀያ አንድ በግ ያለው ሰው እኩል አይደለም። አንድ በመኖሩ ብቻ ሁለት በግ ይወጅበታል። አንዳንድ ምንም ብሎ ያርዳታል ማለት አርባ በግ ያለው አንድ በግ ያወጣል። አርባ አምስትም ያለው አንድ፣ ባለ አንድ፣ ባለሰባውም አንድ፣ ባለዘጠናውም አንድ፣ ባለመቶውም አንድ፣ ባለመቶ አስሩም አንድ፣ ባለመቶ መቶ ሀያው አንድ፣ ባለመቶ ሀያ አንዱ ግን ሁለት እኩል ይሆናል። ገብታችኋል? እሺ ኢዛ ካነት አርበዒነ አርባ በጎች ካሉት ላ ዕሽሪን ሆሜ እስከ መቶ ሀያ ድረስ ሻተን ሻተን አንዳንድ በግ فإذا زادت على 20 و100 إلى 200 ከመቶ 20 አላ 20 ነው ሚአ ከመቶ 21 ከጨመረች ኢላ ሚአተን እስከ 200 ድረስ ደግሞ ፈዚያ ሻታን ሁለት ፍየል ብቻ እስከ ስንት ባል ነው እስከ 200 ድረስ ሁለት አስቡት ደግሞ ባለ 200 ባለ 200 በግና ባለ 121 ሁለት ተመሳሳይ በጎች ነው የሚያወጡት 200 በግ ያለው ሰው ሁለት በግ ነው የሚሰጠው መቶ አንድ በግ ያለው ሁለት በግ ነው የሚሰጠው። ታዲያ ሸሪዓቱል እስላሚያ ዙልም አይደለም። ሸሪዓቱል እስላሚያ ዋናው ሸሪዓውን መቀበል ተደስቶ ደስ ብሎ ታላቂድን ነፍስ መስጠት ነው እንጂ ያለበት ለምን ግብር ነው እንደ ባለ መቶ ላይ ተግራርቷል። ይሄንኛው ምንድን ነው እንደ ቀረጥ በእንትኑ በፐርሰንት መቀመጥ አለበት ብሎ ነገር የለም። ታዲያ ሸሪዓቱል እስላሚያ ደስ ብሎን በልበ ሙሉነት መቀበል ነው። በጋርቢ የሆነ የለም አይደል? ፈሲሃ ሻታን ፈኢዛ ዛደት ከጨመረች አላ ሚአተይን ከሁለት መቶ በላይ ከጨመረች ኢላ ሰላቲ ሚአ እስከ ሶስት መቶ ድረስ ፈቲሃ ሰላቱ ሺያ ሶስት ሶስት ደጋ አለበት። አስቡት ባለ ሁለት መቶ አንዱና ባለ ሶስት መቶ ስንት በግ ነው የሚሰጡት? ሶስት መቶ በግ ያለው ሰው ሶስት በግ ይሰጣል። ሶስት በግ ይሰጣል። ሁለት መቶ አንድ በግ ያለው ሰው ስንት በግ ይሰጣል? ሶስት ይፈታል መነሻው 201 ነው፣ መድረሻው 300 ነው። ለሶስት በጎች ማለት ነው። ለሶስት በጎች ልክ እስከ 300 በግ በላይ ሌላ በግ ካለ በየመቶ አንዳንድ በግ ነው። ከዛም በኋላ ሂሳቡ ወጥ የሆነ ጀነራል ፎርሙላ ማለት ነው። 400 ያለው 4 500 ያለው 5 600 ያለው 6 እያለ ነው የሚሄደው። 700 ያለው 7 እያለ ይሄዳል ማለት ነው። በጎደሎ ቁጥር አይሰጥም ዘካ። እዚህ ግን አንድ በጨመረ ቁጥር ለውጥ ይመጣ ነበር። ከዛም በኋላ በመቶ ነው። ከዛም በኋላ ማለት فإذا زادت على 20 و100 إلى 200 ففيها شاة فإذا زادت على 200 إلى 300 ففيها ثلاث شياع شياع ማለት የሻት ፕሉራል ነው። ሺያህ ነው የምትሉት እንዳትጨምሩበት። ሺያህ ማለት በጎች ማለት ነው። ከሶስት በላይ ያሉ በጎች ሺያህ ይባላሉ። فإذا زادت ከጨመረች على 3 ሚአት ከሶስት መቶ በላይ በጎች ካሉ ፈፊ ኩል ሚአቲን በየመቶው ሻተን አንዳንድ በግ ይሰጣል። ተግባባናል? እዚህ ግልጽ ነው። በሁለት መቶ እና እናየዋለን፣ ይመጣል። በሁለት መቶ እሺ፣ በሶስት መቶ ሀምሳ በሶስት በግ ስንት በግ ይሰጣል? እሺ፣ በሶስት መቶ ዘጠና ስንት ይሰጣል? በአራት መቶ አንተ ትስታም ማን አቤት ይመጣል። ይሄም አሁን ይመጣል፣ እንቀረዋለን። እንደዚህ አይነት system ይጠቀማሉ። አንዷን በግ ለልጄ ሰጥቼዋለሁ ወይንም አንዷን አንዷን ግመል ለልጄ ሰጥቼዋለሁ ይላል። ከቁጥር ይጎላል። የሌላ ملك ስለሆነ ማለት እንደዚህ አይነት حيلة መጠቀም ያ አላህ ያል ሐያሉ ጌታ የልባችንን يعلم ما صدور ما صدور يعلم خائنة الأعين وما تخفي الصدور يا الله الله الله ነው መመልከት መዳናችንን አይደለም በዘካ የሚጫወቱ ሰዎች እንደዚህ ነው አላሁ ላይ በጣም የሚቃጠሉበትንና ጀሀነም ውስጥ የሚሰቃዩበትን ብታዩ አንድ ብር ባልሰበሰብኩ ምን ነው ንግዱ ቀርቶብኝ ቢሆን ነው የሚሉት ወላኪን አሁን ላይ እንደፈለጉ ይጠጣሉ፣ ይንቀሳቀሳሉ፣ ያ ሁሉን ነገር ደስ ያላቸውን ዓለማቸውን ይቀጫሉ እዚህኛው ዓለም ላይ። ወላኪን ዋናው ዓለም ውስጥ ያለ ስቃይ ስቃይ እንዳይመስላችሁ። ምን እባብ ሆኖ ይመጣል ነው አይደል የተባለው? እሳት ውስጥ ራሱ ይተኮሱበታል። በጀርባቸው ይተኛሉ፣ በፊታቸው ይተኛሉ፣ ይተኮሳሉ። በጀሃነም እሳት ይንቀለቀላሉ። እዛው ውስጥ ራሱ አውሬ ሆኖ እባብ ሆኖ ይመጣባቸዋል፣ ይነድፋቸዋል፣ ይነድፋቸዋል። እባብ ሆኖ ገንዘቡ ራሱ በጣም አደገኛ የሆነ ነው። አላህ በቁርአን ውስጥ ይዛተበት አዛዛ ርብርብ አይኖረኝ ይቀር እንደው በቃ ጀርባዬን ማቆምበት እምበላው መጠጣው የዕለት ጉርስና ሊሆን በቃ ያኑሮ እንደሄድኩ የሚያስበል ዓለም ነው ያለው። ሀብታምነት እዚህ ነው፣ ግርማ ሞገስ ያለው ክብር ያለው እንዳይመስል። ፈኢዛ ካነ ሳኢመተ ረጁል የአንድ ሰው ግመሎች በጎቹ ከሆኑ ናቂሶተን ጎደሎ ከሆነ ሳኢመተ ረጁል ማለት ነው በእንትን ሜዳ ላይ ጠብቋት ወይም ደግሞ ግጦሽ ቦታ ላይ ጠብቋት። ናቂፎትን ቁጥሯ ጎደለ ከሆነ ሚን አርበዒን ከአርባ በጎች በታች ከሆኑ ሰላሳ ዘጠኝ ሰላሳ ስምንት ከዛ በታች ከሆኑ ሻተን ሻቱ ዋሂዳ አንድ ሸክ ምን ምን 40 ሻተን ከአርባ በጎች ውስጥ ሻተ ዋሂዳ አንድ በግ ብቻ ከቀነሰ ከለይሰ ፊያ ሰደቃ ሰደቃ የለበትም። አንድ በግ ብቻ ከጎደለ ሶስት አራት ከጎደለማ ሚንባቢን አውላ የለበትም። ከአርባዎቹ አንድ በተጎደለ 39 ከሆነ ዘካ የለበትም። ፈለይሰ ፊሃ ሰደቃ አይ ፈለይሰ አለይሃ ዘካ ዘካ የለበትም። ኢላ እየተአረባ ባለቤቱ በፈቃደኝነት ከሰጠ ይስ ይስጥ ማሻአላህ ይበረታታል። ለዲሆች አዝኖ አለበለዚያ በዋጅብነት የለበትም። ወላ ዩጅመዑ በይነ ሙተፈረቅን በተለያዩት መካከል መደመር አይፈቀድም አይፈቀድም ወላ ዩጅመዑ መሰብሰብ አይቻልም። በይነ ሙተፈርቅ የተለያዩ በጎችን የተለያዩ ግመሎችን አንድ ላይ መሰብሰብ አይፈቀድም። ወላ ዩፈረቁ በይነ ሙጅተማ የተሰበሰቡትንም ሁለት ቦታ መሰንጠቅ አይቻልም። አይቻልም ሁለት ቦታ መሰብሰብ። ተመልከቱ፣ ጥቅም አለው። አንድ ላይ መሰብሰብ ጥቅም አለው። ስንት በዛለህ ይልሃል አንተ መሐመድ አሚን በግ 40 40 ግመሉ 40 በጎች አሉት። አብዱል መሊክ አርባ በጎች ለእያንዳንዳቸው ስንት ስንት በግ አለባቸው? አንድ አንድ አለባቸው። አአ መሐመድ አሚን በስምምነት አንድ ላይ እናድርግ፣ 80 ይሁንልን። በሰማንያ በግ ስንት ስንት በግ ነው ያለው? አንድ በግ ናት። ለየብቻ አንድ በግ ይወጭባቸዋል። ሲሰበስቡት ደግሞ አንድ በግ ብቻ ነው። ያችን ለመጠቀም ወላ ዩጅመዑ በይነ ሙተፈርህ የተለያየ ሚልክ ለተለያየ ሰው የሆኑ ንብረትን አንድ ላይ መደመር ዘካ ሽሽትን አይፈቀድም። ነብዩ አለይሂ ይሃል ወላ ይፈረቁ በይነ ሙስተም ያችኛውን የሚጠቀማት ብዛት ዘካ ውጡ ሰውዬ ነው። ዘካ የሚያወጡ ሰዎች ናቸው። የተበታተነን አንድ ላይ ሲሰበስቡ የዘካን ቁጥር ለመቀነስ ማለት ነው። እንትኑም ላይ ራሱ ይሆናል ይሰርቃል አለ ወላ ዩጅመዑ በይነ ሙተፈርቅ በተበታተኑ መካከል ሰብስቦ መደመር አይፈቀድም ለመዳን ወላ ይፈረቁ በይነ ሙስተሚዕ የነበረን መለያየትም አይፈቀድም የነበረ አንድ ላይ ሆኖ አብዱል መሊክና መሐመድ አሚን አንድ ላይ ሲያራቡ ነበር ስንት 201 221 በጎች አንድ ላይ ያረቡ ነበር 221 ስንት ስንት በግ ነበረባቸው በ221 እ በ201 በ201 ሶስት ነበር ያለባቸው በቃ አንተ መቶውን ያዝ እኔ መቶ አንድ ላይ ያዝ ስንት ስንት የሆነ ይወድባቸዋል ማለት ነው አንዳንድ አንድ ላይ ቢሆን ኖሮ ስንት ነበር ሶስት ነበር አይደል ስለዚህ ይችን የሚሰራው ደግሞ ዘካ ሰብሳቢው ነው። ዘካ ሰብሳቢው ዘካ ሰብሳቢው ያንኛው ለብቻ ያንኛው ለብቻ የነበረውን አንድ ላይ ሲያያይዝባቸው ሊደምር ሊጨምር ይችላል። እንትኑ መጠኑ ሊጨምርና ዘካ ሊያስወጅብባቸው ይችላል። ወላ ይፈረቁ በይነ ሙጅተመዕ በተሰባሰቡ መካከል መለያየትም አይፈቀድም። ቁጥሩን ለመቀነስ እናንተ መቶ መቶ ስታደርጉት አንዳንድ ይወጅባቸዋል። አንድ ላይ ሲሰበሰብ ስንት ይሆንባቸዋል? ሶስት በጎች ይወጅብ ነበር። ስለዚህ መነጣጠል አትችሉ። አንድ ላይ አድርጋችሁ ነው የምትቀጥሉት። ቅድም ለመዳን አንድ ላይ ደራርባችሁ ነበር አይደል? ቀላቅላችሁ ነበር ለመዳን አርባ አርባ ኑሯችሁ አንዳንድ ፍየል ስለሚወዝባችሁ አንድ ላይ እናድርጋችሁ አላችሁ። ለምን አንድ በግ ብቻ እንዲወዝ። ያሁኑ ደግሞ ሁለት መቶ አንድ ከሆነ ሶስት ፍየል ይወዝብብናል። ስለዚህ መቶ አንዱን አንተ ውሰድ፣ እኔ መቶ ነው ወስዳለሁ። አንዳንድ በግ ብቻ እንዲወዝ ማለት ነው። አልገባችሁ? ግልጽ ነው አይደል? ሁለቱም ለመዳን ሁለቱም ለመዳን አንድ ላይ በመሰብሰብ የሚዳንበት ሂሳብ አለ። በመለያየት የሚቻንበት ሂሳብ አለ ማለት ነው። ባጭሩ ሁለት ሰዎች አንድ ላይ እያረቡ ነበር በጎችን አንድ ላይ እያረቡ ኸሊጧን ይባላሉ። ሁለት አቀላቅለው እየኖሩ እያለ ስንት በጎች አሉ 201 201 እንደዛ ከሆነ እኮ ሶስት በግ ነው የሚወድብብን። ምን እናድርግ? መቶ አንዱን አንተ ውሰድ፣ መቶውን እኔ ወስዳለሁ። ለመዳን ማለት ነው። ስንት ስንት ስንት በግ ብቻ ይወድባቸዋል? አንድ አንድ በግ ሁለት ብቻ ማለት ነው። አንድ ላይ ቢቀላቅሉ በመጀመሪያው እንደቀጠለ ቢሆን ኖሮ ግን ሶስት በግ ነበር የሚወስዳቸው። እንደዚህ አይነት ኬክ አይሰራም ማለት ነው።